موسى وما أوتي موسى وعيسى وما أوتي النبيون من ربهم لا نفرق بين أحد منهم ونحن له مسلمون فإن آمنوا بمثل ما آمنتم به فقد اهتدوا وإن تولوا فإنما هم في شقاق فسيكفيكهم الله وهو السميع العليم صبغة الله ومن أحسن من الله صبغة ونحن له عابدون قل أتحاجوننا في الله وهو ربنا وربكم ولنا أعمالنا ولكم أعمالكم ونحن له مخلصون أم تقولون إن إبراهيم وإسماعيل وإسحاق ويعقوب والأسباط كانوا هودا أو نصارا قل أأنتم أعلم أم الله ومن أظلم ممن كتم شهادة عنده من الله وما الله بغافل عما تعملون تلك أمة قد خلت لها ما كسبت ولكم ما كسبتم ولا تسألون عما كانوا يعملون ومن يرغب عن ملة إبراهيم إلا من سفه نفسه ለመሆኑ ማን ነው ያ ከእብራሂም ሃይማኖት ቸል የሚለው ራሱን የበደለ ግፈኛና ጅል ካልሆነ በስተቀር ይላል አላህ Subhanahu Wa Ta'ala ነብዩላህ ኢብራሂም አለይሂ ሰላም ኢማሙል ሙወሂዲን ወአቡል አንቢያ ወልሙርሰሊን ብዙ ጣውረድና ከባድ ፈተናን ካለፉ በኋላ እንጃይዱ ጃኢሉከ ሊናሲ ኢማማ ካሁን በኋላ ለሚመጡ ትውልዶች እስከ ዓለም ፍጻሜ ድረስ የሃይማኖት አርአያና ምሳሌ መሪ አደርግሃለሁኝ አላቸው በዛ መሰረት አላህ Subhanahu Wa ታሪካቸው እንዳይረሳ ካባን እንዲገነቡና ስርዓተ ሀጅን እንዲመሰርቱ አደረገ ከዛም እንዳለው ነብያትን ወለዱ ብዙ ነብያትን ማለት ነው የመጀመሪያው እስማኤል ቀጥሎ ኢስሐቅ ቀጥሎ በኢስሐቅ ሰንሰለት በተለይ በመቶ የሚቆጠሩ ነብያቶች እሳቸው ዘር ናቸው ከዛ ወዲህ የወረዱ ክትቦች ሁሉ በሙሉ በሳቸው ዝርያ ላይ ነው የወረዱት እና ነብዩላህ እብራሂም እንግዲህ አላህ ለሰው ልጆች ሁሉ አርአያና ምሳሌ አድርጌሃለሁ ብሎ ከሾማቸው ከሳቸው ውጭ የሚመጣ ሰው ሁሉ ከሳቸው ፈለግ ማፈንገጥ አይጠበቅበትም እንኳን ዘሩ ነኝ የሚለው ቀርቶ ሌላውም ቢሆን ኢማማችሁ ኢብራሂም ነው ከተባለ ከኢማሙ ተገንጥሎ የሚሄድ ያ አመፀኛ እንደሚሆን ነው ማለት ነው ታዲያ አሁን ጊዜው እየቆየና እየዘገየ ሲሄድ እነዛው ትውልዶች ነን ባዎቹ የብራሂምን ሃይማኖትና እምነት ወደ ጎን በመተው ስሙን ብቻ አንጠልጥለው እየተኩራሩ እኛ የወዲናይን ነስራኒ እያሉ ራሳቸውን ማሞካሸትና ሌላውን ማንቋሸሽን ተያያዙት ያካዲ እውን ልክ ነው ይላል አላህ ወመን የርገቡ አሚለት ኢብራሂም ኢብራሂም በሁላችሁም ዘንዳ የታወቀና የተደነቀ ታላቅ ራእና ምሳሌ ነው ታዲያ የኢብራሂምን መስመር ትቶ እንዳላስፈልጊ ቸል ብሎ ከዛ ውጭ ያሉ አዲስ ፍልስፍናዎችን እየፈጠራችሁ ሆነ ይሁዲ ነኝ እኔ ነስራኒ ነኝ እያላችሁ መከፋፈላችሁ የጅልነት ውጤት ካልሆነ በስተቀር ማን አቂል ነው እንዲህ ሊያረግ የሚችለው በማለት ይጠይቃል እና ኢላ ማን ሰፊያ ነፍሰሁ የሚለው ሁለት አይነት ትርጉም ይኖረዋል አንደኛ ኢላ መን በለማ ነፍሰሁ ራሱን የበደለ ካልሆነ በስተቀር ሞኝ ሰው ለራሱ ጥቅምና ጉዳትን ስለማያቅ ተገዛጁ ራሱን አደጋ ውስጥ ይጨምራል ማለት ነው ስለዚህ ራሱን ጅል ለማድረግ የመረጠና የወደደ ሰው ካልሆነ በስተቀር የብራሂምን እምነት ትቶ ወደ ሌላ ማጋደል የለበትም ማለት ነው ወይም ኢላመን ሰፊሃ ነፍሰሁ ማለት ኢላ መን استخف بنفسه እንደማለት ነው ራሱን የናቀ እንግዲህ ማንም ሰው እንደሚታወቀው ለራሱ ያስባል ይጨነቃል ጉዳት እንዳይደርስበት ጥቅም እንዳያመልጠው ይጥራል እነዚህ ሰዎች ግን ራሳቸውን እንደ የማይረባ እቃ እንደማያሳስብ ነገር አድርገው ነፍሳቸውን ወደቀችበት ትውደቅ ብለው የተው ይመስላሉ ማለት ነው ራሳቸውን የናቁና ጥቅማቸውን የረሱ ጅሎች ካልሆኑ በስተቀር የእብራሂምን እምነት ትቶ ሌላ ያጓጣኛል ብሎ ወደዛ ማጋደል አይጠበቅም ስለዚህ ከኢብራሂም ፈር የሚያጋድሉ ሁሉ ጅሎችና ራሳቸውን የሚጎዱ መናጤዎች ናቸው ነው የሚለው ወለቀድ ስተፈይናሁ ፊ ዱንያ ከእርግጥ አሁን ቀደም እንደተገለጸው በዚች ምድራዊ ህይወት ላይ ኢብራሂምን ከሰው ልጆች መካከል መርጠነዋል ወላሂ ይላል ማለት ነው ጨዋው ወልቃ ሰምናት ላሚቱ ሞጥያተል ጀዋብ ጀዋቡ ላይ የገባይናት ወላሂ ለቀድ استفينا ኢብራሂም ያለና አላህ ኢብራሂምን በእርግጥ በክብሬ በግርማዬ የማልኩኝ ያማረጋግጥላችሁ መርጠነዋል የኛ ምርጥ ነው ኢብራሂም ይላል ስለዚህ እሱን በሰው ልጆች ላይ የመጨረሻ ራእና ምሳሌ አድርገን ሹመናዋልና ከሱ ፈለግ የሚያጋድል ሁሉ ከንቱ እንደሚሆን ነው ማለት ነው እና የመረጣቸው በምንድነው በንቡዋና በሪሳላ ሌሎችንም ከሳቸው በፊት ያሉትን እነ ኑህን እንደመረጠው ማለት ነው ከዛ ቀጥሎ ደግሞ ኢማም አልሁነፋ ወአበል አንቢያ የቀጥተኞች ሁሉ አርአያና ምሳሌ በማድረግና የበርካታ ነብያቶች አባት በማድረግ ተመርጧል ማለት ነው እና በአጠቃላይ መልካም ዝና በሁሉም ህዝቦች ዘንዳ ታዋቂና ተደናቂነትንም አላህ ሰጥቷል ማለት ነው እንደ አይነቱን ሰውዬ ታዲያ ፈለጉን ጠንክሮ መከተል ሲገባ እንደገና እሱን ቸልሎ ወደ ሌላ የሚሄድ ሰው የራሱን የጠላ ጅል እንጂ ሌላ ሊሆን አይችልም ይላል ማለት ነው ወእና ፊል አኺራ የኢብራሂም አልኸሊል በዛችኛዋ በመጪው ዓለምም ቢሆን ለምን الصالحين ለምን عباد الله الاخيار አላህ ከመረጣቸውና ከባረካቸው ባለሟሎቹ አንዱ ነው በላቸው ይላል እና በዱንያም በአኸራም ኢብራሂምን አላህ የሰው ልጆች ታለቃ አድርጓል የኛ ነብይ እንኳን ሳይቀር የሁሉ መደምደሚያና ታላቅ አድርጋለሁ ብሏቸው ሲያበቃ አንስተቢዕ ሚለተ ኢብራሂም ይላቸዋል የኢብራሂምን ፈለግ ረጅም ባጭር እንድትከተል ከሱ ጥንቅት እንዳትልላቸዋል ይላቸዋል ማለት ነው ስለዚህ እንግዲህ ይህንን የመሰለ ማርያና መሪ አላህ ሰጥቷቸው ለሁዶችና ነሷራዎች ከሱ እምነት ነው የመጣው የሱን ፈለግ ነው የምንከተለው እንዳውም አረጋችንም ከሱ ጋር የቀጠለ ነው ይላሉ ግን ለምንድን ነው ታዲያ እሱን ፈለግ ያልጠበቃችሁትና ተውሂድ ያላከበራችሁት ሲባሉ የተለያየ ምክንያት ይፈጥራሉ ይላል የራሱን የጠላ ነፍሱን የናቀ ሰው አስተሳሰብ ነው አብርሃም አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ብዙ ፈተናና ወጣ ወረድ ካሳለፈባቸው በኋላ ፈተናውን በብቃት በመወጣታቸው አላህ ከዛ እለት ጀምሮ እስከ ዓለም ፍጻሜ ድረስ ለሚመጡ የሰው ልጆች ሁሉ አርአያና ምሳሌ አድርጌ አለሁኝ የመጨረሻ ወዳጆች ከሚባሉትም አንዱ ነህ ብሏቸዋል ወተፈደላሁ ኢብራሂም ኸሊላ እንደሚለው ሱረት ኒሳ ላይ ማለት ነው እና ይህን የመሰለ እንግዲህ አባት ያለው ሰው በእውነቱ እስከ ዓለም ፍጻሜ ድረስ እሱን ፈለግ ነሶ መያዝና መከተል ነበረ የሚጠበቅበት እነዚህ ጅሎች ግን ይህንን እምነትና ፈለግ ትተው እንደገና ራሳቸው በፈጠሩት ፍልስፍና አንዱ የሁዲ ነኝ ሌላውን ስራኝ ነኝ እያሉ ይዘራጠጣሉ ከዛም አልፈው እንደውም ከነሱ ውጭ ያለው ዋጋ ቢስ አድርገው በመፈረጅ እኛንን የአላህ ወዳጆችና ልጆች እያሉ ያቀራራሉ ይህ የጅሎች ዜማ ሌላ አይደለም ይላል አላህ Subhanahu Wa Ta'ala አሁን ኢብራሂምን በትክክል ብትከተሉት ኑሮ እርግጥም ሊቆራበት የሚገባ አባት ነበረ ግን ስሙን ብቻ አንጠልጥላችሁ በተግባሩ ከሱ ባሻገር ከሆናችሁ የጅሎች አካሃር ነው እንጂ ጤናማ አስተሳሰብ አይደለም ማለት ነው ወይነው ፊል አኺረቲ ለሚነ ሷሊሂን እና ኢብራሂም በመጪው ዓለም ተሷሊሆች ነው ይላል ሷሊሂን የሚለው ቃል በአሁኑ ጊዜ ሰዎች እንደቀላል ያውታል ገሌ ሷሊህ ነው ሲባል ቢሰማ ሷሊ ሶላት የሚሰግደው ሁሉ ሷሊህ ነው እና የምናደርገው ማለት ነው ታዲያ ኢብራሂም አንድ ሽማግሌ ያህል ነው ማለት ነው ሳሌ የምትለው ቃል ግን በአላህ አባባል ልዩ ትርጉም አላት የመጨረሻ የደጎችና የባለሟሎች ቁንጮ ተሆኑት አንዱና ዋነኛው ነው እያላቸው ነው ማለት ነው ቃለ ለው ረብሁ አስሊም እና ኢብራሂም አለይሂ ሰላም ለጌታቸው ታማኝና ቅን አገልጋይ ከመሆናቸው ብዛት የተነሳ ነው አላህ አከበራቸውና ያደነቃቸው ገና ከመነሻው ጌታ ጥያቄ አቀረበለት ምን የሚል ቃለ ለው ረብሁ አስሊም ኢብራሂም ለኔ እጅ ስጥ እኔ የማዘን ሁሉ ተጥለጥ ብለህ ለመፈጸምና ለማከናወን ፈቃደኝነት ታሳያለህን ብሎ በጠየቀው ጊዜ قال اسلمت لرب العالمين ለዓለማት ጌታ እጅ ሰጥቻለሁኝ የሚፈለግብኝን ሁሉ ለማድረግ ራሴን አዘጋጅቻለሁ በሚል መልክ ነው መልስ የሰጠው ይላል እንግዲህ አንድ ሰው የፈለገው ቅን ቢሆን የማያውቀውን ነገር ማዝነውና የማዝን ነገር ለመቀበል ተዘጋጅ ስትለው ቢያንስ የምችለው ከሆነ ትላለ ማለት ነው ምክንያቱም የማትችለው ነገር ከጫረበ በኋላ ችግር ይመጣልና እብራሂም ግን ያመጣውን አምጣ እኔ አንተ ያዘዝከኝ ለማድረግ ዝግጁ ነኝ ነው ያለው ገና ከመነሻው ማለት ነው ስለዚህ አላህ Subhanahu Wa Ta'ala ያለምንም ተሐፍዝ ያለማንገራገርና ያለማዋላወል ከና የመጀመሪያውን ጥያቄ አንተ ከኔ የምትፈልገው ነገር ካለ ያን ለመቀበልና ለመሸከም ዝግጁ ነኝ በሚል መልክ ነው ውይይቱን የጀመሩት ማለት ነው ቱ ለረብ العالمين የዓለማት ጌታ ለሆነው ጌታዬ እንቀጡ ታዛይና ፍጹም ቅን አገልጋይ ለመሆን ራሴን አዘጋጅቻለሁና የፈለግከውን ነገር እዘዘኝ በማለት ነው የተቀረበው ይላል ያነ አላህ Subhanahu Wa Ta'ala እንግዳውማ ታው የተለያዩ ፈተናዎችን ማለፍ አለበት ብሎ ትናንትና የተጠቀሱትንና ሌሎችም ተጨማሪ ከባድ የሰው ልጅ ሳይሆን ጋራ ተራራ እንኳን ሸከማቸው የማይችሉ ፈተናዎችን ታወረደባቸው በኋላ ነው ያን ሁሉ በብቃት አልፈው ታላቅ ለመሆን የቻሉት ማለት ነው ወጣ ቢሃ ኢብራሂሙ በኒህ እና ነብዩላህ ኢብራሂም ይህቺ ጌታ የሰጣቸው የሆነችውን ክብርና ማዕረግ ለትውልዳቸውም እንዳትቋረጥ ልጆቻቸውን አጥብቀው አደራ ብለው አውርሰው ነው የሄዱት ማለት ነው እና ያቺ ከሊመት አልሐቅ ላኢላሃ ኢላላህ ለስተመጨረሻ የህይወት የመርህ አደርጋለሁ አንተ የምታዘኝን ነገር ሁሉ ሰለቸኝ ደከመን ሳይል እፈጽማለሁ አንተ የከለከልከኝን ሁሉ ለመከልከል ራሴን አዘጋጅቻለሁ በማለት ቃል ገብቷል እስላም የሚለው ቃል እነዚህን ሁሉ ያካትታልና ማለት ነው እና በዚህ መልክ እድሜያቸው እስካለ ድረስ አንድ ቀን ስለቸው የደከመች ሳይሉ የጌታቸውን ፍቃድ ሳያጓድሉ ከተወጡ በኋላ መጨረሻ እድሜያቸው ና ሲሸመግሉ ደግሞ ይህንን ታሪካዊ ቅርጻቸውን በትውልድ ደግሞ ለማውረስ ልጆቻቸውንና የልጅ ልጃቸውንም ጭምር ሰብስበው አደራን ዛዜን አስተላለፉ ይላል ወጣ ቢሃ ኢብራሂም በዚህ ታድጁ በሆነ ቃል ኪዳን ኢብራሂም አደራና ኑዛዜውን አስተላለፈ በኒ ለልጆቹ በርካታ ልጆች ነበሯቸው እነዛ ልጆቻቸውን ሁሉ ሰበሰቡና እኔ እስካሁን ስከተለው የነበረውን ፈለግ አጥብቃችሁ መከተል አለባችሁ በማለት አደራ አላቸው ይላል ወያቁብ እንደገና ወያቁበ ተብሎ ተቀርቷል ቢፈትህ ባ ወያቁቡ ወያዕቁበ በሁለት መልኩ ማለት ነው ወያቁቡ በሚባልበት ጊዜ ያዕቁብን በተራው እንደዛው ይህንን አደራ ለትውልዶቹ አውርሷል ከፊተኛው ግን ወያዕቁበ ካል ወሷ ቢሃ ኢብራሂሙ በኒህ ኢብራሂም ይችን ከሊመተል ሀቅ ለልጆቹ በአደራ መልክ አስተላለፈ ወያዕቁብ ለልጅ ልጁም እንደዛው ለያዕቁብም አደራውን አካፈለው ይላል ማለት ነው እንግዲህ እሳቸው በህይወት እያሉ ሁለት እንዲ ነቢይ ወጥቶላቸዋል እስማኤልና ኢስሐቅ የሚባሉ ማለት ነው እንደገና ያዕቁብ እሱ ኢስሐቅ ወዳውኑ ደግሞ በልጅነት እድሜ ፈጥነው ወለዱ ሲወልዱ ያቁብ ሆኑ ልጃቸው ማለት ነው ያቁብ ማደጉ አይታቸው ያሉ ነካውቁ ማለት ነው በመጨረሻ ነብዩላህ ኢብራሂም ልጆቻቸውን ሰብስበው አደራቸውን ሲያስተላልፉ ልጆች ሆይ በሚል ነውና ያናገሩት ምናልባት የልጅ ልጅ እኔን አይመለከተኝም ለልጆቹ ነው አደራ ያለው እንዳይል ወያዕቆባ ያዕቆብም ልጆች የሚለውስጥ ቢያካትታለሁኝ አንተም ጭምር ልብ ብለህ ስማኝ በማለት ትኩረትና ክብደት ሰጥቶ ለልጆቹና ለልጅ ልጁም ጭምር አደራውን አወረሰ ይላል ማለት እና ምንድነው አደራው ያበኒ እናንተ ልጆች ሆይ ያዕቆብም ጭምር ኢነላህ አስጠፋ ለኩም ዲን አላህ Subhanahu Wa ሃይማኖትን መርጦላችኋል ከናንተ በፊት ከናንተም በኋላ ሌላ አማራጭ የሌለው ፍጹም ንጹህና የተሟላ የሆነ እምነት እስላምን መርጦላችኋልና ፈላ ተሙቱነ ኢላ ወአንቱም ሙስሊሙን እናንተ ሁላችሁም ሙስሊሞች ናችሁ እንጂ እንዳትሞቱ አደራዬ ነው በማለት ንዛዜውን አስተላለፈ ይላል ማለት እንግዲህ ነብዩላህ ኢብራሂም ለልጆቻቸውና ለልጅ ልጆቻቸው ያስተላለፉትና ያወረሱት እምነት በግልጽ ቋንቋ በራሳቸው አንደበት እንዳስቀመጡት ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ ብሎ ነው ይላል ስለዚህ የኢብራሂም ልጅ ነን የኢብራሂም ተፈለግ ተከታይ ነን የሚል ሁሉ ይህን ዛዜ ማክበር ይጠበቅበታል ይህን ዛዜ የማያከብር ሙስሊም የማይ ያልሆነ ሰው የኢብራሂም ወገን አለመሆኑን ይወቀው ማለት ነው አላህ Subhanahu Wa Ta'ala ፈላተሙቱነ ኢላ ወአንቱም ሙስሊሙን እናንተ ሙስሊሞች ለአላህ ፍጹም ተገዥና ተገዦች እሱም ብቻ አምላኪዎች ሆናችሁ እንጂ ከዚህ ውጭ እንዳትሞቱ አደራችሁን በማለት ነው ኑዛዜውን ያስተላለፈው ይላል እዚህ ላይ አንድ ሰው ሙስሊም ሆኖ ለመሞት ወይም ሌላ ሆኖ ለመሞት ስልጣን አለው ወይ ህስመል ختام ወይም ሱአል ختام የሚባለው ነገር በአላህ እጅ ነው አላህ የመረጠውና የወደደውን በእስላም እንዲሞት ይወፍቀዋል የተጣላውን ደግሞ ሙስሊም ቢኖርም እንኳ በመጨረሻ በአንድ አጋጣሚ ከእስላም ተፈናቅሎ በተሳሳተ መንገድ እንዲሄድ ያደርገዋል ይህ በአላህ እጅ ነው ረሱል አለይሂ ሰላቱ ወሰላም በሐዲስ ሰሂህ እንዳረጋገጡት ማለት ነው እና እና አሐደኩም ለያመሉ ቢአመሊ አህሊ ጀና حتى ما يكون بينه وبينها ኢላ ዚራ ፈይስቁ አለህል ኪታብ ፈያመሉ ቢአመሊ አህሊ ናር ፈእድኹሉሃ ይላሉ ወኢነ ለያመሉ ቢአመሊ አህሊ ሐታ ማ በይነሁ ወበይነሃ ኢላ ዚራ ፈይስቁ አለህል ኪታብ ፈያመሉ ቢአመሊ አህሊ ጀና ፈእድኹሉሃ የሚለው ሐዲስ እንደሚያመለክተው የሰው ልጆች የመጨረሻ ትንፋሳቸው ላይ እምነታቸውን መርጠው መሄድ እንደማይችሉ ነው የሚያሳየው ማለት ነው አሁን ግን ፈላ ኢላ ወአንቱ ሙስሊሙን ሙስሊሙናችሁ ላለ እንጂ ላለመሞት አደራችሁን አሉ ኢብራሂም ሙስሊም ሆኖ ለመሞት ማንም ሰው መወሰን የሚችል መሆኑን ነው የሚገልጸው ሐዲሱ ደግሞ አንድ ሰው ሙስሊም ሆኖ ለመሞት ስልጣን የለውም ከጌታው ጋር ባለው ግንኙነት ነው የሚወሰነው በህይወት በጤንነቱ እያለ ሙስሊም ከሆነ አላህ ፍቃዱ ይሆናል በዛው ሊወስደው ይችላል ካልሆነም ደግሞ ውስጥ እነሱ የሚያውቀው ሚስጥር ካለ ሙስሊም ነኝ እያለ ኑሮ በመጨረሻ ባልሆነው መንገድ ይሄድም ይችላል ማለት እና እነዚህ ሁለት ንሱሶች አይጋጩም ለምን ያ ሪዋያው በሌላ ሪዋያ ማብራሪያ ጨምሮ መጥቷል ማለት ነው እና አደኩም ለያመሉ አንድ የቢአመል አህሊ ጀና ፊማ ይብዱ ሊናስ ይላል ሌላው ሪዋያ ላይ ወይና አደኩም ለያመሉ ቢአመል አህሊ ናር ፊማ ይብዱ ሊናስ ማለት በሰዎች እይታ በታዛቢዎች አንድ ሰው ኸይረኛ መስሎ ይኖራል ሁል ጊዜ ይሰግዳል ሶስት አወሶ አታጣውም በኸይር መድረኮች ሁሉ በንቃት ሲሳተፍ ታየዋለ ግን በአንተ እይታ ነው ውስጥም ግን ሙናፊቅ ሊሆን ይችላል ማለት ለመኖር ለመምሰል ሁሉ ያረገው ይችላል አንተ ሁልጊዜ እገሌ እንዴት ነው ታውቀዋለህ እንዴ እሱንም ያህል አግድ ያለ እንዴ እንደስ ያለ ጥሩ ሰው አለ እንዴ ብለህ ዛይሩን ነውና የምታየው አለ ማለት ነው ሌላው ደግሞ በተቃራኒው ብዙ ጊዜ በኸይር መድረክ ላይ ተታተፋታዩ ውስጡን ግን እሱ በሚያውቀው አንተ በማታየው መልክ ከጌታው ጋር ጤናማ ግንኙነት ሊኖረው ይችላል ማለት ነው ስለዚህ በሐቂቃ የሰው ልጅን ማንነት ባለቤቱ ነው የሚያውቀው እና በዚህ መልክ ይቆይና በመጨረሻ ከላ ላይ ሲደርስ ግን ያቺ ተጨባጭ ሁኔታ ትመጣለች ማለት ነው ዛሂሩም ባጢኑም ጥሩ የሆነ ሰው አላህ ያውቃልና ኢነላህ ላ ዩዲዑ አጅረ መን አህሰነ አመላ ለሱ ብሎ የደከመና የባተለን አይጥለውም በዛች በጭንቅ ሰዓት አንተ ወዳጀነህና ከእስላም ውጭ መሞት የለብህም ብሎ ያስተካክለዋል ማለት ነው ሌላው አስመሳውና አታላዩ ግን አንተ ሰዎችን አስመስልና አታል እንጂ እኔማ ማንነትህን አውቃለሁ አንተ ጀነት አትሄዳትም የሚልና በመጨረሻ ከሊመተል ኩፍር ወይ ማዕመለል ኩፍር ሰርቶ እንዲሰናበት ያደርገዋል ማለት ነው ስለዚህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ማለት ሙስሊም ሆነ ለመሞት ከፈለክ ሙስሊም ሆነ ለመኖር መጣር አለብህ ማለት ነው ሌላው ሐዲስ እንዳሉት ተሙቱነ ከማ تعيشون ወትባቱነ ከማ ተሙቱን የምትሞቱት እንደ ህይወታችሁ ነው በህይወታችሁ ነክሳችሁ ያዛችሁት እምነት ካለ ያንን መስመር አስይዞ ነው አላህ እንወስዳችሁ ይዛችሁት ከሞታችሁ ደግሞ እስላምን ከዛ በኋላ ማንም አይወስድባችሁም ስትነሱ እሱን ይዛችሁ ትነሳላችሁ መጀመሪያ ወለም ዘለም እያልክ ግን ከሆነ ያለው መጨረሻ ከላው ላይ ስትደርስ እስላም ሆኖ መሞት ብትፈልግም አይቻልም ነው ነው ስለዚህ እብራሂምም ወዳጁ የሚሉት ይሄንን ነው ሙስሊሙናችሁ እንዳትሞቱ ማለት እንጂ እንዳትሞቱ ማለታቸው ሙስሊም ሆናችሁ መኖር አለባችሁ ከእስላም ለሰኮንድም ዝምት ማለት የለብህም ምክንያቱም እድሜ መቼ እንደሚመጣ አይታወቅምና ማለት ነው እና ቀጥ ብሎ በእስላሙ ላይ استقم كما امرت ባለው መሰረት ከሄድ አላህ ደግሞ በዛ በያዝከውና በኖርክ ባደክበት እምነትና አቋም ላይ ይወስዳል ያኔ ዘላለማዊ እድል ታገኛለህ ነው የሚለው ሰለላሁ ዐለይሂ ወሰለም على النبي وعليك السلام السلام على رسول الله أم كنتم شهداء إذ حضر يعقوب الموت አለመሆኑ እናንተ ታዛዦች ነበራችሁን ይላል ነብዩላህ ያዕቆብን ሞት በሚመጣበት ጊዜ እንግዲህ ኢብራሂም ለልጆቻቸው ኑዛዜ እንዳስተላለፉና ያዕቆብም የልጅ ልጃቸው ተገኝቶ ከአያቱ ይህንን ታላቅ አደራ እንደተሳተፈ ገልጾ ነበረ እንደገና ነብዩ ያዕቆብን በተራቸው አርጅተው እድሜያቸው ሲገባደድና ሞት ሲቀርባቸው ሲዳከሙ የአያታቸውን ኑዛዜ እንደገና በመለስና በማደስ እሳቸውን በተራቸው ልጆቻቸውን ሰብስበው የ12 ጀግና አባት ነበሩና እነዛን ሰብስቦ ከአያቴ ከብራሂም የመጣውን ኑዛዜ ኑቶሎ ተቀበሉኝ በማለት ታዳሚያ ባና በተናዘዘ ጊዜ የሆነውንስ እናንተ በወቅቱ ተገኝታችሁና ታዝባችኋል ወይ በማለት አይሁድና ክርስቲያኖችን ይጠይቃል ማለት ነው እና ይሄን ጥያቄ ያመጣበት ማሊክ ኢብኑ ሰይፍ የሚባል አንድ የሁዳ ካሳም ነበረ እና ነብዩን አለይሂ ሰላቱ ወሰለም ሊከራከራቸው መጣ መዲና ላይ እና ስለ ሃይማኖት እነ ኢብራሂም እነ ኢስሐቅና እና ያዕቆብ ሙስሊሞች ናቸው ትላለህ አሉ አላቸው እና እኛ እስከምናቀው ድረስ ግን እኛ ይሁዶች ነን ልጆቻቸው እነሱም የአይሁዳ እምነት ነበረና አይሁዳ እምነትን ከነሱ ነው እኮ የቀዳ ነው ለምን በእኛ ታሪክ ጣልቃ ገብተህ ታዘባርቃለህ በማለት መስተጨውባቸው ነብዩን ማለት ነው አላዋቂ ሳሚ እንደሚባለው ያኔ አላህ Subhanahu Wa Ta'ala ይሄን መልስ ሰጠ አምኩንቱም እንደገና ይሄን ሲል ሲሰሙ ክርስቲያኖቹ ደግሞ በጊዛን አካባቢ ነበሩና በአጋጣሚ እንደዚህ ስለ ሃይማኖት ጉዳይ ሊወያዩ መጥተው ነበረ ይህን ሲል ሲሰማ ይሁዳው እንደገና የክርስቲያኖች ተወካይ ተነሳና ደግሞ ለአጥፋሳት እብራሂም ክርስቲያን ነበርና የክርስትና እምነት ከሱ ነው የመጣልለኛ አለ ማለት ነው ስለዚህ እንግዲህ ባለቤቱ ተቀምጦ ሌሎች ቃሙ ጀመር ባልሆነ ታሪክ ማለት ነው ይህን ጊዜ አላህ Subhanahu Wa Ta'ala ለዚክር ክርክር ልባትና ዳኝነት ለመስጠት ምን አለ አንኩንቱም ሸሃዳ ለበሩ እናንተ ሆናችሁ ክርስቲያኖቹ ስለ ኢብራሂም ማንነት አሁን እዚህ የምታወሩት እሱ በምን አይነት ምዛዜውን እንዳስተላለፈ ለልጆቹ ምዛዜ ባስተላለፈበት ፍርአት ላይ እናንተ በታዛቢነት ተገኝታችሁ ነበር እንዴ ኢብራሂም ይሁዳውን ነው የሞተው ወይም ክርስቲያኑን ነው የሞተው ለማለት እሱ የማይረሳ የታወቀ ኑዛዜ አለው ያ ኑዛዜውን ሲያስተላልፍ በወቅቱ ነበራችሁን የልትሉ ዘንዳ አላቸው እንግዲህ አንድ ሰው ኑዛዜ ሲያስተላልፍ ለቤተሰቡ ሌላም ሰው ባጋጣሚ ግርጥሎት በታዛቢነት ካለ ያነ እኮ ነበርኩኝ እኔ ምን እንዳለ ሰምቻለሁ ብሎ ሊከራከር ይችላል ማለት ነው እንዲህ ልትሉ ዘንዳ መጀመሪያ በዛ ወቅት ነብዩላህ ያዕቆብ ጣረሞት በሚይዘው ጊዜ ልጆቹን ሰብስቦ ኑዛዜውን ሲያስተላልፍ እናንተ ዛሬ ያላችሁ ታይሁዲና ክርስቲያኖች የምዛዚው ተሳታፊዎችና ታዛቢዎች ነበራችሁ እንደ ይላቸዋል እዝቃለ ሊበኒ ለልጆቹ ለነ ዩሱፍ ሰብስቦ ባለ ጊዜ ማ ሚን ባዕዲ ከኔ በኋላ ምንድን ነው የምትገዙት ብሎ ጠየቃቸው ስልቱን ቀየሩት ያዕቆብ ማለት ነው ابراهيم قطتا اوصيكم ان تسلموا على الولا تموتون الا وانتم مسلمون ነበር ያሉት አሁን ግን ይሄንን ጥያቄ ያዕቆብ በሌላ መልኩ አቀረቡት ጥያቄው ራሱ ነው ማለት ነው ምናሉ ማታቡዱና ሚን ባዲ ሰዎች አባታቸው አንድ ነገር በሚፈልግባቸው ጊዜ ለኢስሙላም ቢሆን እሺ ሻባየ ማለት የተለመደ ነው በኒፋቅም ቢሆን ማለት ነው ግንሳቸው አቋማቸውን ከወዲሁ ለማወቅ አጣጣጭ በሆነ ጥያቄ ነው ያቀረቡት ማለት ነው ምናሉ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ማለቱን ተውና እንደ ኢብራሂም ማታቡዱነ ሚን ባዕድ ያሉ ዛሬ አንድ ጥያቄ ልጠይቃችሁ ነው የጠራኋችሁ ልጆች ይሄው እንደምታውቁት እኔ መጨረሻ አፋፍ ላይ ደርሻለሁ መሄዴ ነው ካሁን በኋላ እኔ በእናንተ ላይ የምፈራው ነገር አለ እኔ እስከዛሬ በምን መልክ እንደመራኋችሁና እንዳስተባበርኳችሁ አውቃለሁ ግን እኔ ዘወር ስልላችሁ ያን የተለመደውን መስመርን ይዛችሁ ተቀጥሉ ይሆን ወይስ በዘመናዊ መልክ አዲስ ፍልስፍና ተፈጥሮ ይሆን ምንድነው የምትገዙት እስቲ እውነቱን ንገሩኝ እኔ አላህ الواحد الاحد ነው ስገዛ የኖርኩት ከአያቴ ከአባቴም ከአያቴም የወረስኩት ይሄን እምነት ነው እናንተ ደግሞ ሌላ የምታስቡት ነገር ካለ ከወዲሁ ለወቀውና ምንድነው የምትገዙት ብለው ጥያቄ ነው ያቀረቡላቸው ማለት ነው ያኔ በወቅቱ የነበሩት 12ቱም ልጆቻቸው በአንድ ዲን قالوا نعبد الهك አትፍራ አታስባ ባያሏቸው ደጎች ነበሩ በተውሂድ ሁላቸውም የታነጹ ናቸው እና እኛ የምንገዛው ያንተን ብቸኛውን አላህን ብቻ ነው ከሱ ውጭ ማንን ያመልካሉ ብለህ ትፈራለህ አሏቸው ፈርጠም ብለው ማለት ነው ወኢላሃ አባኢከ እንደገና ያባቶችን አምላክ ነው የምንገዛው አባቶች ማለት ኢብራሂም ዋናው እንግዲህ አያታቸውን ጠቀሱ በቅድሚያ ማለት ነው ኢብራሂምንና ወኢስማኤል ያጎታችንን የእስማኤልን ወላ እንደገና ወዲነት ወኢስሐቅ ያንተ አባት የሆነውን ደግሞ የኢስሐቅን እምነት እና የሱን አምላክ ብቻ ነው የምንገዛው ኢላሁ ዋሂዳ ብቸኛ አድርገን በማንም በምንም ሳናጋራበት የነስማኤልንና የነብራሂምን የነኢስሐቅን ያንተንም ጌታ ነው የምንገዛው ማለት ነው ይህንን መልስ ሰጡ ለያዕቁብ ማለት ነው እና አባት ያጎት እንደ አባት ይቆጠራል እና አሁን አባይከ ካሉ በኋላ እስማኤልን መጥቀሳቸው ያው የአባታቸው ወንድ የአያታቸው ወንድም ስለሆኑ እስካቸውንም በዚሁ ውስጥ አካተቷቸው ማለት ነው ጀነቱ ሐረጅ የወረደው ያዕቆብ ከኢስሐቅ ኢስሐቅ ከእብራሂም ነው እስማኤል ግን ከሌላ ሴት በሌላ በኩል የተወለዱ አሁን ግን የተውሂድ ጉዳይ ስለሆነ እንዴት እንዲላቸው ነው በዘረኝነትም እንዳይጠረጠሩ እና የአባታችንን የአያታችንን ቢሉ ያው የተለመደ ነው የእስማኤልንም ጭምር እስማኤልም በተውሂድ አንድ ነውና መስመሩ የሁላችሁም ጌታ አላሁ ዋሂድ ስለሆነ እኛ ይህንን ጌታ እንጂ ከሱ ውጭ ማንንም ምንንም አናመልክም ብለው ቃል እንደገቡ ነው ማቀው ይላል ወነህኑ ለሁ ሙስሊሙን ስለዚህ ለዛ አላሁ الواحد እኛ ፍጹም ታዛዦችና ተገዮች ነን ሲሉ ቃል ገቡ ይላል ማለት ነው አሁንም ሙስሊሙን የሚለው ላይ መደምደም ያደረጉት ቀደሙም ወላተሙቱና ኢላ ወአንቱም ሙስሊሙን ነበረ አሁንም የኢስሐቅ ልጆች ጥያቄ ነው የቀረበላቸው በመልሱ ምን እንደሚፈለግባቸው ያቃሉ ሙስሊሙ ሙቱ ማለት እንደሆነ ስለገባቸው ወናህኑ ለሁ ሙስሊሙን አሉ አይዞ አትፍራ እኛ ለአላህ ፍጹም ሙንቃዶች ታዛዦች ቅን አገልጋዮች ሆነን ነው የምንሞተው እንጂ ከዚህ ውጭ ላሉ ይላሉ ብላ አታስባባየ በማለት ቃል ገቡላቸውና በዚህ ተሰናበቱ ይላል ማለት ነው ታዲያ እንግዲህ በዛ ወቅት የነበሩት ባለጉዳዮቹ አናዛዡም ተናዛዡም እኔ ደግሞ ታዛቢውም እኔ ነበርኩኝ ያሉትን ቃል በቃል ይሄው እንደዚህ ነው ያሉት እናንተ ደግሞ በዛው ተገኝተን አንተ ምናልባት የረስተህ ሳስተህ ወደ በስተቀር እኛም እኮ ነበር ትሉኝ እንደሆነ መጀመሪያ ሲመኖራችሁን አረጋግጡ ይላቸዋል ማለት ነው ሊኖር አይችልም በመሐከል ብዙ ሺህ አመታቶች አሉ የተገኝተው ነው እነሱ ይህን የሚሰሙት እንግዲህ ራሳቸው በጠፈጠፉት ውሸት ፈርዘው በልዘው ነው እነሱ አይሁዲያንን ንፍራንን የሚል ፍልስፍና ካመጡ በኋላ ያንን ሰው ህጋዊ ለማድረግ ማንም አያቅብንም መስሏቸው እንደገና ታሪካቸውንም ጭምር በማጨማለቅ ኢብራሂም ይሁዲ ነበር ነስራኒ ነበር ማለት አመጡ እንጂ እነሱማ የነጠሩ ሙስሊሞች ናቸው እና ሁሉም ነብዮች ደግሞ በህይወት በጤንነታቸው ብቻ ሳይሆን ሲያልፉ ለትውልዶቻቸው ምን እንዳወረሱ አውቃለሁኝ ሁለቱም ትውልዶቻቸውን በዚህ መልክ ነው የተናዘዙላቸው ታዲያ ያን ነገር እናንተ ከየት አምጥታችሁ ነው እነሱ ይሁዶችና ነሳሮች ነበር የምትሉ ይበላቸው ይላል تلك امه قد خلت እነዚህ ቀደም ሲል የተጠቀሱት እነ ኢብራሂም እነ ኢስሐቅና ያዕቆብ እንዲሁም እነ እስማኤል በጊዜያቸው የሰሩትን ሰርተው የሄዱ ህዝቦች ናቸው ይላል ለሃማ ከሰበት ለነሱ የሰሩት ስራ ውጤት አላቸው ወለኩም ማከሰብቱም እናንተም በተራችሁ የሰራችሁት ውጤት አላችሁ ወላ ተሳሩና አማ ካኑ ያመሉን እነሱ ሲሰሩት ከነበረው እናንተ አትጠየቁም ከማላ ይሳሉና አማ ኩንቱም ታመሉን እናንተ ከምትሰሩት ግፍ እነዛ እንደማይጠየቁ ሁሉ እና በሌሎቹ ጠለላ ማለት የለም የአላህ ኬላ ጥብቅ ነው ማለቱ ነው እናንተ ዘር መሆናችሁን ብቻ ይዛችሁ ነው ይህችን ብቻ ያልተረሳችሁ ዘር ነን የምትለውን ይዛችሁ ትንቀባረራላችሁ እቃውን ግን ሌሎቹ ባዲያን ወስደውታል አልሰማችሁ ከሆነ ይላል አላህ Subhanahu Wa Ta'ala ተውሂድን ሌሎቹ ወስደዋል እብራሂም ማያጣቸው ማጣቋቸው የሆኑት እናንተ ግን የእብራሂም ዘር የሆነ ሁሉ ቅዱስ ነው እያላችሁ ታግራራላችሁ በባዶ እና እነ እብራሂም እርግጥ ታላቅ ናቸው ሊኮራባቸው የሚገቡ አባቶች ናቸው ግን ያ እንደ ታላቅ ያደረጋቸው ንቃቆ እናንተ ረስታችሁ ጥላችሁት ሌሎች ወስደውታል አልሰማችሁም እንጂ ይላቸዋል ማለት ነው እና የእብራሂም ዘር እስከሆንኩ ድረስ ጨክኖ አይጨክንብኝም የእስማኤል ዘር እስከሆንኩ ድረስ የያዕቆብ ዘር እስከሆንኩ ድረስ ብትል ያ አያዋጣህም ማንበጣ ቢህ አመሉ ለም ይስረዲህ ነሰቡ እንዳሉት ረሱል አለይሂ ሰላቱ ወሰለም ስራው ወደ ኋላ የጎተተው ሰው ዘሩ ያስቀድመው አይችልም ማለት ነው የነገለ ዘር ነኝ ያልክ ብትጮህ ስራ እንደነሱ ካልሆነ ዋጋ የለም ማለት ነው እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ነብዩላህ ኢብራሂምንና እንዲሁም ታላላቅ ልጆቻቸውን ታወደሰና በእስላም ኑሮ በእስላም እንደሞቱ ከመሰከረ በኋላ የሱ ዘርመን እያሉ ግን ከእስላም ማዶ የሚያቀራሩት ዋጋ ቢስ መሆናቸውን አጋለጠ ማለት ነው እና እነሱም ፈለጋቸውን እስካልተከተላችሁ ድረስ የነሱ ወገኖችና ዘሮች መሆናችሁ ደግሞ ያሳፍራል እንጂ አያኮራም ምክንያቱም የኢብራሂም ዘሩ ነው ያበቃ ካፊሩ ነው መገኘት የኢብራሂም ዘሩ ነው ያበቃ ይሁዲ የኢብራሂም ዘሩ ነው ያበቃ ይስራኒ ሆኖ መገኘት ያሳፍራል ግን እናንተ ዘሩ ብቻ ነው ያረሳችሁት ሌላው ሁሉ ነገር አልቆላችኋል በማለት መርደውን ነገራቸው አሁንም እንግዲህ ያለው ተጨባጭ እውነታ ይህ ነው ብዙ ሰዎች የነገሌ ሸህ ዘር ነኝ ዳኔ ያኔ የእንትና እያሉ የሚኩራሩ አሉ ማይ ፋይዳ እነሱ የሰሩትን ሰርተ እነሱን ማዕረግ ማግኘት አለብህ በዘር የሚወረስ ነገር የለም ከሰራ ደግሞ የማንኛውም ተራ ገበሬ ልጅ ብትሆን አይጎዳም አንተ ስራ ነው የሚያዋጣና እነዛ የሰሩትን ሰርተው ያፈሩትን አፍርተው ሂደዋል አንተም ደግሞ በበኩል የምትሰራውን ትሰራለህ ሁላችሁም የስራ ውጤትን ታገኛላችሁ እንጂ በዘርና በወሬ የሚሆን ነገር የለም ይላል ወቃሉ እና ይህ ሁሉ ቁም ነገር ተነግሯቸውና ተመክረው እነዚህ የገረሩ ሰዎች እንዳውም ተነጭራሹ ይባስ ብለው ምን አሉ ሁኑ ሁዳ እና ለመዳን ከፈለጋችሁ የሁዳ ሁኑ ይላሉ የሰው ልጆችን ሊያጃጅሉ ራሳቸው መጥፋታቸው ሳይበቃቸው ሌሎችንም ለማሳሳት መጽደቅ የሚፈልግ ካለ የሁዳ የይሁዳን እምነት መከተል አለበት እያሉ ይሰብካሉ አው ነሷራ ክርስቲያኖችም ደግሞ በበኩላቸው ያልተጠመቀ አይጸድቅምና መጽደቅ ከፈለክ መጠመቅ አለብህ ይላል ማለት ነው እንዲህ እያሉ ሌሎችን የሚያወናብዱም አሉ ፈተዱ እኛ የመከርናችሁና የነገርናችሁን ከተቀበላችሁና ከተከተላችሁ ይሁዳ ከሆናችሁ ትጠርቃላችሁ ክርስቲያን ከሆናችሁ ትጠርቃላችሁ ከዚህ ውጭ ግን የመዳኛ መንገድ የለም እያሉ ውሸት የሚሰብኩም አሉ ይላል ቆል በሚለተ ኢብራሂም አንተ ግን በበኩሉ ይህንን የመልኪና የውሸታሞች መግለጫ በሚከተለው መልክ መልሰው ይላል ሁሉም በልሚለተ ኢብራሂም በልነተቢዑ ሚለተ ኢብራሂም እንግዲህ የሁላችሁም ምንጭ ኢብራሂም መሆኑን ታውቃላችሁ እኛ ግን የብራሂምን መስመር ብቻ ነው የምንከተለው በላቸው የብራሂምን መስመር የተከተለ መቼም ምንም ቢሆን ሊወድቅ አይችልም ከዛ በኋላ ግን ግዚያ የፈጠረውን የውሸትም ያልተቀበለ አይጸድቅም ካላችሁ የጀነት በር አጋፋሪዎች እናንተ እስካልሆናችሁ ድረስ መቼም የሚያገባችሁ አይኖርም እኛ ግን ለመጀን እኛ ጋራ ለመቀላቀል ከፈለጋችሁ ወደኛ ውረዱ አንላችሁም የብራሂም መስመር ላይ እንገናኝ በላቸው ይላል ኢብራሂም ሁላችሁም ታውቁታላችሁ ታደንቁታላችሁ እሱም ደግሞ ሙስሊሞች ናችሁ እንጂ እንዳትሞቱ ነው ያለውና ሁላችንም ተጠቃለን ለምን ኢብራሂም መስመር ላይ አንገናኝም በላቸው እውነት ሀቅ ከፈለጋችሁ ካኒፈን ሙስተቂማ ኢብራሂም ወደ ግራ ወደ ቀኝ ሳያጋድል አይሁዳም ክርስቲያንም ሳይሆን በቀጥታ በመካከለኛው መስመር ላይ የቆመ አርአያ ነው ስለዚህ በሱ መስመር ላይ እንሰባሰብ በላቸው ወማ ካነ ሚነል ሙሽሪኪን ከአጋሪዎችም አልነበረም ይላል ወሮቱ እብራሂም ይሁዳ ነበር ነሳራዎችም እብራሂም ክርስቲያን ነበር እያሉ ሲከራከሩ እንደገና ሙሽሪኩል አረብም ከማናንሽ ብለው ተነስተው እናንተ ሁለታችሁም ስተኞች ናችሁ እብራሂም የኛ እምነት አይነት ነበረው ብለዋል ሙሽሪክ ነው ማለታቸው ነው እነሱ እንግዲህ ይሄው ነው ሻለቀ ደደጅ ይገባል ነው ማለት ነው እነዛ መመሪያ የተሰጣቸው ሲባልጉ እንዳውም ሁላችሁ ዋጋ ያላችሁ እኛ እንሻላለን ብለው እንደሁና ቡጃለ ማለት ነው እና እውነታቸውም ነው ተነሱ ምን ተለዩ ያው ተሽርክ መላቀቅ ነበረባቸው ሽርክ ላይ ተዘፍቀዋል ከዛ በኋላ ኢብራሂም እኛ ነው እያሉ ሲቃሙ በዘርማ ከሆነ የእስማኤል አባት ነውና እኛም ከሱ ዘር የመጣነን እኛ የኛን እምነት ነውና ኢብራሂም ያስተማረው እንዳው ሙሽሪክ ያልሆነ አይጸድቅም ብለው አረፉ እነሱ ደግሞ ማለት ነው ይህ ነው እንግዲህ ችግሩ አዋቂ ሲያጠፋ አላዋቂ ደግሞ ተከትሎ በዛው መግባቱ የማይቀር ጉዳይ ነው አላህ ግን Subhanahu Wa Ta'ala ቡድን ነብዩ ኢብራሂም ነጣ መሆኑን መሰከረላቸው ማለት ነው በሌላው አያትም እንደሚለው ማካነ ካነ ኢብራሂሙ የሁዲያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ወማ ካነ ሚነል ሙሽሪኪን ይላል እርማችሁን አውጡ ኢብራሂም እንግዲህ ከሁሉም ዘንድ አላህ የመወደድና የመከበር እድል ስለሰጣቸው ሁሉም ያደንቃቸዋል ይወዳቸዋል አራ እንዲሆኑ ይሞክራል ግን ባልሆነ መንገድ ማለት ነው ወደታቸው ሁሉ ሳይሆን እሳቸው ወደሱ እምነት መጥተው እሱ መሪ ሊሆኑለት ይፈልጋል ማለት ነው አላህ ግን ወዳጀን ያለ ታሪኩ ታሪክ አትስጡት ይሁዲም አልነበረም ነስራንይም አልነበረም ሙሽሪክም አልነበረም እንግዳውታ ሐኒፈ ሙስሊማ ሙስሊማን ሙስተቂማን አለ ጠሪቀተ البيضاء ቀጥ ባለችው በንጹሃ መስመር በተውሂድ ላይ የቆመ ሙስሊም ነበረ ስለዚህ የፈለጋችሁ ኢብራሂምን ታሪክ ሙስሊም መሆን ብቻ ነው አማራጩ ሙስሊም ያልሆነ የኢብራሂም ዘር ነኝ ሊል ይችላል ግን የኢብራሂም ፈለግ ተከታይ ነኝ ሊል አይችልም ይላል ማለት ነው ቁሉ አመና ስለዚህ ኢብራሂም ያለፈበት መስመር ምን እንደሆነ ጠፋችሁ ረስታችሁ ከሆነ ግደልም ላስታውሳችሁ ቁሉ አመና ቢላ በአላህ አልዋሂድ አምነናል በሉ አላህ Subhanahu Wa Ta'ala ብቸኛ የዓለም ፈጣሪና ባለቤት እንደመሆኑ አምልኮ የሚገባው ለእርሱ ነውና ልክ ኢብራሂም እንዳመነበት በሱ ብቻ አምነናል ብላችሁ በዚህ ነጥብ ላይ እንስማማ ባላቸው ይላል እንጂ ዑዘይሩን ብላህ እያልክ እንደገና ኢብራሂም ተከታይ ነን ብትል ወይም አልመሲሁን الله እያልክ ወይ መሲህ ወላሁ ነፍሱ እያልክ ኢብራሂም ተከታይ ነን መከል ሊሆን የትየለለው ይሄ ፍየል ወደዛ ዝምዝም እንደሚባለው ማለት ነው ወፈለጋችሁ ለመዳን ቁሉ አመና የሰዎች ታሪክ መዘልዘል አያስፈልግም አጭሩ ቁም ነገሩን ይሄ ነው ሁላችሁም አመና ቢላህ በሉ ኢብራሂም ያለው ይሄን ነውና በአንድ አላህ ወአህድ ብቻ አምነናል በሉ ወማ ኡንዚለ ኢለይና ወደኛ በተወረደውን ኪታብ አምነናል በሉ እና በየተራችሁ በተወረደላችሁ ተውራት በእንጅሉ አምነናል እንደመጣ ሳይዘረዝ ሳይደለዝ ባለው ከጌታ በመጣው ቅዱስ መጽሐፍ አምነናል በሉ ወማውን ዚለ ኢላ ኢብራሂም ቀደም ሲልም ደግሞ ወደ ኢብራሂም በተወረደውም አምነናል በሉ ጽሑፍ ነበራቸውና ወኢስማኤል ወደ እስማኤል በተወረደውና ወኢስሐቅ ወደ ኢስሐቅ ወያዕቆብ ወደ ነብዩላህ ያዕቆብ ወእናንተ ቅድማያታችሁ ወደ ሆነው ወረዱ ክቱቦች ሁሉ አምነናል በሉ ወላ አስባት ከዛ በኋላ ደግሞ የያዕቆብ ልጆች 12 ልጆች ናቸው 12 ሁለቱም የተባረኩ ተቀዮች ነበሩ እና አላህ Subhanahu Wa Ta'ala 12ቱን ልጆቹን 12 ዲረሰብ አደረገላቸው በጣም የተባረኩ ነው እና ትልልቅ ዲረሰብ ሆነ 12ቱ የልጅ ያንዳንዱ በሺ የሚቆጠሩ ዘሮችን በማትረፍ እየሰፉና እያደጉ ሲሄዱ ለአረብ ቀባኢል እንደሚባለው ለእስራኤል አስባጥ ይባላል ማለት ነው አረቦች የተለያየ ቀቢል አላቸው እስካሁን ድረስ ምን የተባረቀ አይደለም ዘራቸው ዘርፎ የታወቀ ነው እስከመጨረሻው ድረስ አስራኤሎቹ አስባት ይባላል የአረቦቹ ቀባኢል ይባላል ማለት ነው እና የቀባኢል ከየት ነው የመነጨው ከኢብራሂም ነው የተነሳው ከኢስሐቅ አልፎ ያዕቆብ ናቸው 12 ልጆችን ወልደው 12ቱ ሁሉ ማአት ልጅ በመውለድ የተለያየ ትልልቅ ህዝብ ሆነ እያንዳንዱ ማለት ነው እና አስባት የሚላቸው ከያዕቆብ የተሚ የተበተኑት ዝርያዎች ማለት ነው በነዛ ሁሉ በወረዱ ክቱቦች በየዘመኑና በየሀገሩ ተለያዩ ኪታቦች ተወርደውላቸዋል አንዳንዶቹ በስም ይታወቃሉ አንዳንዶቹ ተረስተዋል በዛ ሁሉ አምነና በሉ ወማውት ሙሳ ወኢሳ ከነዛ መካከል ደግሞ ነብዩላህ ሙሳና ኢሳ የተሰጡት ኪታቦችንም አምነንበናል በሉ አሁን የታወቁትና ያልተረሱት እነዚህ ናቸው ሌሎቹ አብዛኛዎቹ በወቅታቸው ነበሩ አሁን ግን ግዴ የቆየ ሲሄድ ስማቸው ጠፍቷል ማለት ነው ሰው በሚል ይጠቃልላሉ ሁሉም ሙሳ የወረደላቸው ኪታብ ግን ተውራት ነው ኢሳ ኢንጂል ነው ማለት ነው እነዚህ እንግዲህ የመጨረሻ አካባቢ የወጡ ታዋቂ በጣም ስመጥር የሆኑ ታላላቅ ነብይ በመሆናቸው ከጥቅሉ እንደገና ቀንሶ በተለይም በሙሳና በኢሳ በወረዱትና እስካሁን ድረስ ባልተረሱት ኩትቦች ታምነናል በሉ ይላል ወማ ኡቲየ ነብዩና እና እነዚህን ለምሳሌ ለነሙዘጅ ነው እንጂ የጠቀስናቸው አላህ ያወረዳቸው ክቱቦች አሁን የተጠቀሱትን ብቻ አይደሉም ከዛም በፊት ከዛም በኋላ ነብያት ከጌታቸው የተሰጧቸውን ክትቦች በሙሉ አምነናል በሉ ያኔ ሙስሊም ትሆናላችሁ ይላል እና ከዛ በፊት ተነብራሂምን በፊት ለነ ለነ ሁድ ለነ ሷሌህ ተሰጥቷቸዋል መመሪያ ማለት ነው ከዛም በኋላ ደግሞ ይኸው ለመሐመድ ቁርአን ተሰጥቷል እና በአጠቃላይ አላህ ለነብያቶች ያደላቸው መለኮታዊ መመሪያዎች ተቀብለናቸዋል እነሱ የተቀበሉትንና ያመጡትን ነብያትን በነብይነት ማንዱን ከሌላው ሳንነጥል ላኑ ፈርቁ በይነ አህድ ምንሁም ከነብዮች መካከል አንዱን ከሌላው ሳንነጥልና ሳንገነጠል በጥቅሉ አምነናል ካላችሁ ያኔ ነው ሙስሊሞች ልትሆኑ የምትችሉትና ጽድቅ የምታገኙት ወነህኑ ለሁ ሙስሊሙን እና አሁንም እኛ ለዚህ ለአላሁ አልዓዚም እነዚህን ሁሉ ርሱሎች ለላከና እነዚህን ሁሉ ክትቦች ላወረደው ፍጹም ታዛዦችና ተገዦች ነን በሉ እዚህ ላይ ሁላችሁም በተውሂድ ትገናኛላችሁ ይህ ቀርቶ ግን በዘረኝነት የተለያየ ጠባብ ብሔር ብሔረሰቦችን እየጠቀሳችሁ የገሌ ወገን የገሌ ዘር ያልሆነ አይጸድቅም የሚለው ይህ የጅሎች ዜማ ነውና አያዋጣችሁም በላቸው ይላል እና አልአንቢያው አብናኡ አላት እንዳሉት ነብዮች ዘመንና ሀገር ነው የለያያቸው አንዳንዶቹ በሀገርም በዘመንም ተገናኝተዋል እና አብዛኛዎቹ ግን በተለያዩ ሀገሮችና በተለያዩ ዘመናቶች ስለተላኩ እንጂ ተልኳቸው አይለያይም አንድ ወጥ ነው ተልኳቸው ሁሉም መርሃቸው ላኢላሃ ኢላላህ ከአላህ በስተቀር የሚመለክ ማንም የለም ለአንድ አላህ ብቻ ፍጹም ተገዥና ታዛዥ ነው ብሎ ነው የመጣው ያላህ ረሱል ስለዚህ በምሳሌ ሲገልጡ ነብዩ አለይሂ ሰላቱ ወሰለም ምናሉ አላምቢያው አብናው አላቲን ለአብን ዋሂድ ነብያት ማለት የአንድ ሰው ልጅ ማለት ናቸው ለተለያዩ ሴቶች አሉ አንዲ ሰው አንዲ ሰው ሶስት አራት ሚስቶች ሊኖሩት ይችላሉ ከነዛ ሁሉ የሚወረዱ ልጆች ለሰውየው ናቸው ልጆች ናቸው አይደለም ግን በእናት ስለተለያዩ የገሊት ልጅ የገሊት ልጅ በማለት ትለየዋለህ ማለት ነው ነብዮችም ከተልኳቸው አቋያ ሁሉም ከረበል ዓለሚን ተውሂድ ነው የተቀበሉት ማለት ነው ግን ከተለያየ በተለያየ ዘመንና በተለያየ ሀገር ስለመጡ እንደ ሀገሩ እንደ ህዝቡ እንደ ጊዜው ተመጣጣኝ የሆነን ስርዓት ዘርግተዋል ዋና ግንዱ ግን لا اله الا የሁሉ መነሻ ነው ማለት ነው እና በዚህ መልክ እንግዲህ አላህ አፍረጥርጦ እንዴት እንደመጣ ተውሂድን ካሳየና ካሳወቀ በኋላ ካሁን በኋላ እኔ ይሁዳ እምነት ነው የምከተለው ይሁዳ ደግሞ ከእብራሂም ነው የመጣው እኔ ክርስቲያን ነኝ ክርስትና ደግሞ ከእብራሂም ነው የመጣው እንዲሁም ሙሽሪኩላ አረብ የእኛም እምነት ከእብራሂም ነው የመነጨው የምትሉ ሁላችሁም ዋጋ ቢስ ውጭ ናችሁና ከፈለጋችሁ ወደ መስመሩ መመለስ ትችላላችሁ ወናህኑ ለሁ ሙስሊሙን የሚለው ነጥብ ላይ መሰባሰብ አለባችሁ መዳን ከፈለጋችሁ ከዚህ ነጥብ ያፈነገጠና የወጣ ሁሉ በመየትም ቦታ በማንኛውም ጊዜ ዋጋ እንደሌለው ከወዲሁ ቁርጡን ይወቀው ይላል ማለት ነው ይህን ጥሪ ያቅርብላቸው ፈኢን አመኑ ቢምስሊ ማ አመንቱም ቢሂ እናንተ ሙስሊሞች ኡመቱ መሐመድ ይህንን ያቀረባችሁላቸውን እምነት ጥሪ ተቀብለው ልክ እናንተ እንዳመናችሁት አንዱን ነብይ ከሌላው ነቢይ አንዱን መጽሐፍ ከሌላው መጽሐፍ ሳይነጣጥሉ ከጌታ የመጡትን መጽሐፎች ሁሉ በሙሉ ተቀብለናል ከጌታ የተላኩትን ሩስሎች ሁሉ በሙሉ አምነንባቸዋል ብለው ልክ እንደናንተ ያመኑ ከሆኑ ተናስተናንትና የሁዲን መስራን የሚሆን ፈቃድ የታቸው ያኔ የመዳኛውን መንገድ ተመርተዋል ማለት ነው ወይን ተወለው እንደለመዱ ግን ይሄንን የተውሄድ ጥሪ ሰምተው ገሸሽ አድርገው ወደ ጎን የሚሄዱ ከሆነ فإنماهم في شقاق እነዚህ ሰዎች ማለቂያ በለለው ጭቅጭቅ ውስጥ ናቸው ይላል ምክንያቱም ባጢልን ውሸትን መርጠዋልና ካሁን በኋላ ይህንን ጥሪና ግብዣ ያልተቀበሉ ሰዎች እስተቂያማ ቀን ድረስ በከንቱ ሲጨቃጨቁ ይኖራሉ ልባት የሌለው ጭቅጭቅ ማለት ነው እና ፈሰስዲከውሙላህ ይህንን ከነገርካቸውና እነሱ ደግሞ አንቀበለም ካሉ በኋላ ምናለበ በኔና በተልኮዬ ላይ አደጋ ይጋርጣሉ ችግር ይፈጥራሉ ብለ ደግሞ አትፍራ አላህ በመጡበት ቢመጡ ይበቃሃል ይላል አላህ Subhanahu Wa Ta'ala ስላምን የሚጠብቀው እሱ ራሱ ነው እና አንዘነ ዲክረ ወኢና ለሐፊዙን እንዳለው እነሱ ይሄን ጥሪ ስታቀርብላቸው ከተቀበሉና ወደ ቁም ነገሩ ከመጡ እሰየው መልካም ለራሳቸው አወቁ ካልሆነ ግን እነዚህ ሰዎች አለመቀበል ብቻ ሳይሆን ተፎካካሪ መጣብን ብለው እኔና አላማዬ ላይ ጉዳት ያደርሱ ቢያስቡስታ ብለ አትስጋ ፈተክቢተሁም በመጡበት መንገድ ቢመጡ አላህ የነሱን ተንኮል ይበቃል እኔ ኃላፊነቱን ወስጃለሁኝ ነው የሚለው ወሰሚው አለይም አላህ ለሚባለው ነገር ሁሉ ሰሚ ነው የፈለገውን በአለም ዙሪያ ቢወልቱ ጨለማ ለብሰው ቢያሴሩ እኔ አለሁኝ አንተ ባስተማቸው እኔ ምን እንደሚያረጉ ሰማቸዋለሁኝ ይላል አልዓሊም እንዲሁም ደግሞ የሚያስቡትንም ጭምር በጥልቅ አዋቂ የሆነ ጌታ ነውና በዚህ መልክ አላህ Subhanahu Wa Ta'ala ቢቀበሉና ወደ እናንተ ቢጠቃለሉ እሰየው ለሁላቸውም ጥቅም ነው ካልሆነ ግን እስላምን እናጠፋለን ብለው ቢረባረቡ ራሳቸው ይጠፋል እንጂ የኔ እስላም ሊጠፋ እንደማይችል ይወቁት ይላል አላህ Subhanahu Wa Ta'ala እንዳለውም ነው እስካሁን ድረስ በእነሱ ጥረት ቢሆን ኑሮ እስላም ቃሏ እንኳን ልትገኝ ላልቻለች ነበረ ማለት ነው ግን ራሱ እነሱ የፈለገውን ያህል ቢጨረጨሩም እጠብቀዋለሁ ወዳው ድረስ ብሏል እስካሁንም አለ ወደፊት እንዳውም የበለጠ የሚያብብበትና እነሱን የሚያጥረክልክበት ጊዜ እንደሚመጣ ነው የሚያረጋግጥልህ ማለት ነው هذا صلى الله وسلم على النبي العليكم አሁንም የአህለል ኪታቦች አተካራና ክርክር እየቀጠለ ነው ያለው ሲብጋት አላህ ይላል አላህ እልዘሙ ዲን አላህ ብዙም ብላችሁ በደረቅ የመከራከሩን ተመስከርጨሩን ተውና መዳን የምትፈልጉ ሁሉ ያአላህ እንዲና አጥብቃችሁ ያዙ ይላል ሲብራት አላህ ማለት የተለያዩ ትርጉሞች አሉት አንደኛውና ብዙዎቹ ሙፈሲሮች የሚመርጡት ዲን አላህ የሚለውን ነው ያአላህ እንዲን አጥብቃችሁ ያዙ ተልዘሙ ዲን አላህ እኔ ገሌ ዘር ነኝ የገሌ ነኝ ያሉ መጓተቱን ተውና ዘረኝነቱን ዋናው ነገር ከጌታ የመጣውን ንቃ መያዝ ነው ከጌታ የመጣው ጋር ዲን እስላም ነው ስለዚህ እስላምን ከያዝ ምንም ነገር የሚያመልጥ ነገር የለምና የነገሌ ነገሌ የሚለውን ተውና ሁሉም ያመጡት የጋራቃቸው دين الله ነው የአላህ ዲን አጥብቃቸው ያዙ ይላል ወመን አህሰኑ ሚን አላህ ሲብጋ ይበል ይበልጥ የተሻለው ዲን ያለው ማን ነው ይላል እና እንግዲህ አላህ ለፍጡሮቹ የሚበጀውን ዲን መርጧል እነላህ سبحانه وتعالى اختار لأمة الإسلام وللأنبياء جميعا الإسلام إسلام مرطولاቸው አለ ማለት ነው ان الدين عند الله الاسلام በሚለው ቃሉ ومن يبتغي غير الاسلام دينا فلا يقبل منه ሲል ለአወሎቹም ለአخرዎቹም ለጥንቶቹም ለአሁኖቹም ለነገዎቹም እስላም ነው መዳኛ እኔ ጋር መገናኛ ብሏል ማለት ነው እና ይሄንን የአላህን ዲን አጥብቃችሁ እስላምን ከያዛችሁ ሁላችሁም ትገናኛላችሁ ዘራችሁን ማንም አያስግባችሁም የፈለገው ይውለድ ችግር የለውም ግን ዋናው እስላም ላይ ነው መገናኘት ያለበት ይላል እና ዲንን ሲድራ ብሎ ያበረው ለምንድን ነው መልእክት አለው ማለት ነው دين الله ማለት ይችል ነበረ በሌላው ቦታ እንደሚለው አሁን ግን በሌላ ቃል ተጠቀመ ማለት ነው ሲድራተ ወመን አህሰኑ ሚነላህ ሲድራ ዲን አላህ ወመን አህሰኑ ሚነላህ ዲና ሁኖ ያለ ማናው ግን ሲብራ በሚለው ቃል ለምንድን ነው ለ مشاكلة ማለት ነው ወይ مشابهة። ሰዎቹ ተከራካሪዎቹ በተለይ ዘላይ ክርስቲያኖች ናቸው ሲድራት አላህ ማዕሙድያ የምትባል ውሃ ለቻቸው ምንጭ ውሃ እየተጣጣባታል የሚሏት ማለት ነው በዛች ውሃ ያልተጠመቀ ሁሉ ወይም ጠበል ያልተረጨ አይጸድቅም የሚል ፍልስፍና አላቸው ማለት ነው ስለዚህ እቺ መንከሪያ ውሃ ናት አሁን ምን አለ ያልተነከረ ወይም ያልተጠመቀ አይጠርቅም የሚል ትርክር ስላመጡ ያንተን መንከሪያ ተወውና የአላህን መንከሪያ ያዚልቁን ይላል አላህ Subhanahu Wa Ta'ala የውሃ ኢየሱስ በአጋጣሚ ማንም ሰው ውሃ ይታጠባል አንድ ሰው እንደሚታጠብ በአጋጣሚ ታጠበ በእኔ ውሃ ያልታጠበ አይድንም አላለም ኢየሱስ ማን ያላችሁ ውሃ ጋር ምን ታያይዛላችሁ ለኢየሱስም ሆነ ከዛ በፊት ከዛ በኋላ ላሉት ሰዎች ያመጣው ዲን እስላም ነው እስላምን የተላበሰ ሰው ተጠምቋል አላህ Subhanahu Wa Ta'ala ያልተጠመቀ አይዲንም አትበል አንተ ነህ እስቲ ያልተጠመቀው ለምን በውሸት በውሸቷ ተደብለሃልና ነው የሚለው አላህ Subhanahu Wa Ta'ala እና የውሸታሞችን መጥመቂያ ተውትና የአላህን ዲን ተላበሱ እሱ ስትላበሱ ለጥርቅ የተዘጋጃችሁ ንጹሃን ማለት እናንተ ናችሁ በተውሂድ ውሃ ነው መጠመቅ እንጂ በውሸት አይደለም ይላል ማለት ነው ወመና አሰሩ ምን አላህ ሲቃ ከመንከሪያ አኳያ ከአላህ መንከሪያ የበለጠ ማን ነው መንከሪያ ያለው የኔ መንከሪያ እናንተ እንደምትሉት የምንጭ ውሃ ሳይሆን የተውሂድ ውሃ ነው ማለት ነው ላኢላሃ ኢላሃ ኢላላህን ለፍዘን ወማዕነን በሚገባ የተቀበለና በስርዓቱ የተመራ ሰው በዛ ውሃ ባይረጭም ጠድቋል። እሱ ነው ትክክለኛው የአላህ ባለሟል ይላል ወናኑ ለሁ አቢዱን ስለዚህ በዚህ በተውሂድ ስለተነከር እኛ እሱን ብቻ ነው የምንገዛና የምናመልከው እሱን እስካመለክንና ለሱ እስካገለገልን ድረስ የእናንተን ውሃ ባለመረጨታችን ምንም የሚጎለን ነገር የለም እንዳውም ትክክለኛውና አስተማማኙ ይህ አይነቱ ጥምቀት ነው ብለ መልስ ስጣቸው ይላል ማለት ነው እና ሁሉ ህዝብ ማለት ፈሪ ፈሪሆን እንደሚባለው ሰዎች ሁልጊዜ እንግዲህ በውሸትም ሆነ በእውነት የወረሱትን ዜማ ለሁልጊዜ ማላዘን ልማዳቸው ነው እነሱ እንግዲህ ታባቶቻቸው ከቅድመ ይህ ሲባል ስለቆየና ስለወረሱት ውሸት በተደገመ ቁጥር እውነት ይሆናል እንደሚባለው እውነት መስሏቸዋል መሳኪን ለራሳቸው አላገኙትም መንገዱን መግደት ተፈለገ ኢየሱስ በአካሉ በጅስሙ በእንደበቱ ያስተማረው ምንድን ነው እኔ ለታጠብኩበት ታጠቡ የሚል የለም ውሸት ራሳቸው የጻፉት ነው እሱ ግን እንደ ሌሎቹ ወንድሞቹ ተውሂድን ኩኑ ሙስሊሚን ብሎ ነው ያስተማረው حواريات وإذ قال عيسى ابن مريم للحواريين من أنصاري إلى الله قال الحواريون نحن أنصار الله آمنا بالله واشهد بأننا مسلمون بأننا مسبوقون አይሉም ተጠምቀናል ብለን እንድትመሰክርልን አላሉ ወሻድ ቢአና ሙስሊሙን አሉ ሐዋሪያት ሐዋሪያት የበለጠ የሱ ተከታዮች አሉ የሱ ምስጥር አዋቂዎች አሉ ሙስሊም እንድንሆን ሰብከናል ሙስሊምነትን ተቀብለናል እጌታ ዘንድ ሙስሊም ናቸው ሐዋሪያት ብለህ እንድትመሰክር ነው እንጂ ያሉት ተጠምቀዋል ብለ ንገርልን አላሉ ማለት ነው ከእግር ያመጣችሁት ይላል አላህ Subhanahu Wa Ta'ala እና አሁን ደግሞ ቃሉን ቀየረው ወናኑ ለው ሙስሊሙን የሚለው ብዙ ጊዜ ስለተደገመ ወናህኑ ለው አቢዱን አለ ቃሉን የተለወጠው ያው አቢዱና ሙስሊሙን አይለያይም ለጌታ ፍጹም ተገዦችና ታዛዦች ነን ብለስ በዚህ መልክ የምትስማሙ ከሆናችሁ በመዳኛው መድረክ ላይ ተገናኘን ማለት ይህ ነው ከዚህ ውጭ ሄዳችሁ ግን ያልተጠመቀ አይድንም የሚባለው ራሳችሁን አታላችሁ ሌሎችን ለማወናበድ ካልሆነ በስተቀር የሚያዋጣ አይደለም በላቸው ይላል ቁርአቱ ሀዱነና ፊላህ ከዛ ቀጥሎ እንግዲህ የሄዶችም ነሳራዎችም እየመጡ በማወቅም ባለማወቅም ለብዙ ሚሪያ ተካራ ይፈጥሩና ያደርቋቸው ነበር እርማቸውን ያውጡ ቁርጡን ነገራቸው አለ ሁሉም ያ ረሱልና አትሐጁነ ፊላ ለመሆኑ እናንተ ያጥ ጓዶቹ ናችሁ እኛን በጌታችን ትከራከሩናላችሁ በምን ቀድራችሁን አታውቁም ማለት ነው እኔ አላህ Subhanahu Wa Ta'ala የመጨረሻው መደምደሚያ ነብይ የብራሂምን አደራ ሙሉ በሙሉ የወረስኩኝ ንጥር ያለውን ተውሂድ ይጀመጥቼ ያለው እናንተ በተለያየ መልኩ በሽርክ የተዘፈቃችሁ ሰዎች ባለ ሃይማኖት ሆናችሁ እኔ እንድትከራከሩ ስትመጡ አታፍሩም ተላቸው ይላል አላህ Subhanahu Wa Ta'ala ተገዛ አላህ ደግሞ እንዳለው ማለት ነው ስለ አላህ እናንተ ከኔ የተሻለ ሆናችሁ በአላህ ጉዳይ ልትከራከሩ ትሞክራላችሁ አረባካችሁ ቀድራችሁን ወቁ እኔ እኮ በቀጥታ ከጌታ ጋር የተገናኘሁኝ ነኝ እኔ ጋር ስላ አላህ እኔ ነኝ እንጂ እንዴት እናንተ መጣችሁ እንደገና ተገላቢጦሽ ዱታ ተመሬት ያነሳችሁትን ውሸት እውነት አስመስላችሁ እኔ ጋር እንዴት ልትከራከሩ ትሞክራላችሁ በላቸው ይህን አላህ የኔ ጌታ ብቻ ነው ማለት ደግሞ እንዳይመስላችሁ እናንተ ነገር መጠምዘዝ ታውቃላችሁና ወሆ ረቡና እርግጥ ነው ሁላችሁ ሁሌ ሁላችንም ፈጣሪ አላህ ነው እኔም ብቻ ነው የፈጠረኝ ማለት አይደለም ግን እውነተኛውንና እንከን የሌለውን ተውሂድ የሰጠኝ ለኔ ነው ለማለት ነው የፈለኩት ወረቡኩም በፈጣሪነት ከሆነ ግን የእናንተም የኔም ፈጣሪ የጋራ ፈጣሪያችን ነው በዛ አንጣላም ግን የሱን መብት ማን ነው የሚያቀው ወደሚለው ስንመጣ አምልኮት ለማን ነው የሚገባ ወደሚለው ስንመጣ እናንተ እኔ ወደረኛ ሆናችሁ በአላህ ጉዳይ ልትከራከሩኝ አይገባችሁም አቅማችሁን ወቁ በላቸው ይላል ወለና አማሉና ለማንኛውም እናንተ እኛ የምንላችሁ የማይዋጥላችሁ ከሆነ አናስገድዳችሁም ለኛ የሥራ ውጤታችን አለን ስላምን በመቀበላችን ተጠቃሚዎች ራሳችን ወለኩም አማሉኩም እናንተ ደግሞ እስላምን ጥላችሁና ጠልታችሁ ያንኑ ውሸታችሁ ውሸቱን ይዘን እንቀጥላለን ካላችሁ ያንኑ ኩፍሩና ሽርኩን እንደ ስራ አድርጋችሁ ትቆሩበት ከሆነ ያዋጣችሁ ያው ስራችሁ አላችሁ ለኩም ዲንኩም እንዳለው ማለት ነው ወላህኑ ለሁ ሙኽሊሱን ዋናው ነገር እኛ ለአላህ ልዋሒድ ፍጹም ተገዦች ነን በሱ ምንንም ማንንም በቀጥታም ሆነ በተዘዋሪ አናጋራበትም ይሄ ነው ልዩነታችን ወቁ እንጂ በፈጣሪነቱ ሁላችንም የሁላችንም ፈጣሪ ነው የእናንተም የኛም ጌታ ነው እናንተ ግን አደራውን ጥላችሁ ወደ ሽርክ ስትዘፈቁ እኛ ደግሞ አደራውን ጠብቀን በእخلاص በመቆም ነው የተለያየ ነው ከፈለጋችሁ እዚህ ተውሂድ ላይ ምትወሎና እንገናኝ ከዛ ውጭ የምትሉት ግን ለራሳችሁ ከበጃችሁ ለእናንተ ይሁንላችሁ በላቸው ይላል አላህ Subhanahu Wa Ta'ala ደግሞ ልትሉ ይፈልጋላችሁ ወይም ያምራችኋልን እንግዲህ ታሪክንም ጭምር እያጨማደዱ ነው ያሉት እብራሂም የኛ ቅድመ አባታችንና ታላቅ አራያችን ነው እስማኤልም ኢስሐቅም እንደዛው እያሉ ይፎክራሉ እንዲ ብቻ ማለት ነው ስለዚህ ብዙ ጊዜ ደፍረው እብራሂም የሁዲ ነው ብለው ቃል በቃላቸው አይናገሩም ግን እብራሂም የኛ ነው የኛ አመራር ከሱ ነው የመጣው ነው የሚሉት ማለት ነው ምን ዳርዳሩን ትሄዳለህ አለ በአንድ ፊቱ ተዋሽ አይቀር ቆዲ አፍርጠው እንጂ እውነቱን አንተቁሉነ ኢነ ኢብራሂም ኢብራሂም የኛ ሰው ነው ስትሉ ኢብራሂም እስማኤልም እንደዚሁ የበኩር ልጁ ኢሳቅም ሁለተኛ ልጁ ያዕቆብም የልጅ ልጁና ወልአስባት ከያዕቆብ የወረዱ ደግሞ 12 ነገዶችም በሙሉ ካኑ ሁዳ በአንድ ፊቱ ይሁዳ ነበር በሉና ይህ ማለት ነው የቀራችሁ እንግዲህ የትና የተገናኘው በሺ አመታት ውስጥ ማህርከል አይገናኙም ይሁዳ የሚባለውን ቃል ራሱ ኢብራሂም እስካሁን አልሰሙም እስማኤልም አልሰሙም ኢስሐቅም አልሰሙም ያዕቆብም አልሰሙም ምክንያቱም በተነ ሙሳ ነው የመጣው ሙሳም አልሰሙ ራሳቸው ይሁዳ የሚል ሃይማኖት ማኖሩን ሙሳ አልሰሙም ሃሩንም አያውቁም አሁን በቅርቡ ነው የለቀፉት ። እኮ ያን ስለዚህ በአንድ ፊቱ መዋሸታችሁ ካልቀረ አይን ያወጣው ሸታ መጥተም አይፈራምና እብራሂም ይሁዳ ነበር አትልም እንደ በአንድ ፊቱ ይሄን ልትል አይደለም ዳዳር የምትለው ይላል አላህ Subhanahu Wa Ta'ala እና እብራሂም እስማኤል ኢስሐቅ ያዕቆብ የከዛም በኋላ የወረዱት ነገዶችና በብዙ ሺህ የሚቆጠሩ የእነሱ ተከታዮች እንደኛ የሁዱ የሁዳዎች ነበሩ ልትሉ ነው የሚያምራችሁን ይላል ካኑ ሁደን የለይሁዶቹ አሁን ነሳራ ወይም ደግሞ ክርስቲያን ተብዬዎቹ እነዚህ አሁን የተጠቀሱት ሁሉ ታላላቅ ነብያቶች የኛ እምነት ከነሱ ነው የወረደው ስትሉ እነሱም ክርስቲያኖች ነበሩ በሉና ባንድ ፊቱ ይላል አላህ Subhanahu Wa Ta'ala ወይም ምትሉ ከሆናችሁ ደፍራችሁ ተናገሩ ባንድ ፊቱ ይለይላችሁ እናንተ እንግዲህ ባትሉም ብትሉ እንደምትፈልጉ የምታውቁት ነግራችኋለሁ ይሄንን ብትሉ ደግሞ ያው የታሪክ መሳቂያ ነው የምትሆኑት ቁርአን ተማለሙ አንይላ እነዚህ ታላላቅ ነብያቶች ደግሞ በህይወት እና በምድር ላይ እያሉ ምን አይነት እምነት ይከተሉ እንደነበረ እናንተ ናችሁ የምታውቁት ወይስ አላህ አልዓዚም ይላል አላህ Subhanahu Wa Ta'ala የሆነ ሰው እኔ አውቃለሁ አላህ ጋር የሚከራከራለህ አንተ ተቀም ምን ይሻላል ይሻላለሁ አንድ እንዲቱ ይሄን ማለት ነው ይቀር ይላል አላህ Subhanahu Wa እና የነዚህ ሰዎች እንግዲህ እምነትና ሃይማኖት አቋምና መለካከት ምን እንደሆነ የፈጠርኳቸው ለዚህ ድል ያበቃዋቸው ኪታብ ያወረድኩላቸው እኔ እስከሆንኩኝ ድረስ እነዚህ ሁሉ ሙስሊሞች ናቸው እያልኩ እያረጋገጥኩ ነው ያለው አንተ ግን የሁዲ ሆነ ነስራኒ ሆነ የኔ እምነት የመጣው ከእብራሂም ሲወርድ ሲዋረድ ነው ከእስማኤል ከኢስሐቅ ነው ስትል ተጃዙር በጃዙር የውዲ ነበር እብራሂም ማለት ነው ይሄን ለማለት ከሆነ ያስተልከው በአንድ ፊቱ ቅጭ ንገረኛ ይላል አላህ Subhanahu Wa Ta'ala እናንተ አታውቅም ገባህም እንጂ እኛ የምናቀው እብራሂም የሁዲ መሆኑ ነው ብለህ በአንድ ፊቱ ይለይልህ ይላቸዋል ማለት ነው ይህንን ልትሉ ከሆነ አማራችሁ ደግሞ ነጭ ሸት ይሏል ይሄ ነው ومن اظلم ممن كتم شهاده عنده من الله ከአላህ ዘንዳ የተላከች ሆነ ታሪካዊ የምስክር ቃልን ከደበቀ ሰው የበለጠ ግፈኛና በደለኛ ማን አለ ይላል የምትሉ ፈልጋችሁ እንደ የመጨረሻ በምድር ላይ ወደር የሌላችሁ ግፈኞችና በደለኞች ልትሆኑ ነው ማለት ነው ይሁን ግደለም ይሄ መሆን ያምረናል የምትሉ ከሆነ ተነጭራሹ ይሄን ብላችሁ በምድር ላይ ወደር የሌላችሁ የመጨረሻ ግፈኞችና በደለኞች ለመሆን ከሆነ የፈለጋችሁት ግቡበት ባንድ ፊቱ ይላል ማለት ነው እና አላህ ዘንዳ ከአላህ ዘንድ የመጣችን የምስክር ቃል ይላል ከአላህ ዘንድ ስትወር ስትዋረድ በመላው ነብያት ላይ እየተንከባለለች ተመጣቸው የአላህ ነብያት ሙስሊሞች ናቸው የሚለው ነው ማለት ነው ይሄ ምስክር ቃል ነው አንድም ነብይ ከእስላም ውጭ ያለው ያለ የለም አንድም የነብይ ተከታይ ትክክለኛ ሐዋሪ ሆኖ ወይም ሰሃቢ ሆኖ ከነብዬ ከእስላም ውስጥ አስተምሮኛል ሊል አይችልም ማለት ነው እናንተ ግን በተለያየ መልኩ በጃዙር ኢብራሂም እንደነበረ ኢሳቅ እንደነበረ የምትሉት የእናንተን ተግዜ በኋላ ያመጣችሁትን የዘረኝነት ልጥፍቃ ስም ልታላብሷቸው ነው የምትፈልጉት ይሄ ከሆነ የምትፈልጉት ደግሞ እናንተ የመጨረሻ ግፈኞች ናቸው የታሪክ ቀበኞች ይላቸዋል አላህ Subhanahu Wa Ta'ala ወመላሁ ቢጋፊሪን አማ ተዕመሉን እና አላህ Subhanahu Wa Ta'ala እናንተ ከምትሰሩት ደባ የሚዘነጋ አይምሰላችሁ ሰዎችን ማታለል ማጃጃል ትችላላችሁ አላህ ግን አሊሙል ገይብ ወሸሃዳ ነውና እናንተ ጨለማ ለብሳችሁ በር ዘግታችሁ ሰማይ ውጡ መሬት ግቡ የምታሰሩትንና የምትዶልቱትን ነገር የማያውቅ አይምሰላችሁ በቅርብ እየተከታተልኳችሁ ነው ቀጠሮ ጠብቅ እንገናኛለን ይላል አላህ Subhanahu Wa Ta'ala እንግዲህ በዚህ መልክ አርቃናቸውን አስጠርቶ የቀደምት እምነት ባለቤት ነን የሚሉት ሁሉ ዋጋቢስ መሆናቸውን ያራገፈ በመሆኑ ነው እስላምን አጥብቀው የሚጠሉትና የሚያንቋሽሹት ማለት ነው እኛ ግን ባለቤት ተብዬዎች ምን ያህል ግንዛቤ አግኝተናል እኛ ለነሱ ያለን ግምት ከዚህ የተለየ ነው አላህ ግን ማንነታቸውን እንድናቃቸውና ሴራቸውን እንድንቋቋማቸው ነው ይህን ሁሉ ሚስጥር ይዘገዘገ የሚነግረን ማለት ነው እነሱ እንግዲህ የሰሩትን ሰርተዋል የወደቁት ወድቀዋል እነሱን በየጊዜው መውቀስና መኮነን አይደለም አላማው ጥላቶቻችሁ እነማን እንደሆኑ እወቁ ነው والله አለሙ ቢአዳኢኩም እንደለው ሌላው ቦታ ጥላቶቻችሁ አላዋቂዎቹ ጠያቶቻችሁ አይገዷችሁም አላዋቂ አንድ ነገር በማያውቀው ነገር ገብታ ዘባረቃለሁ ሲል አንተ ማይም ነህ ዝም በል ሲሉት ወዲያው ቁጭ ማለት ነው ግን አውቃለ የሚል ጥላት አያድርስ ነው ያምታታ የተወሰኑ አጨብጫቢዎች ይኖሩታል ያን ውሸቱን ጉልበት ካለው ድረስ በነጅ ባለ ቁጥር እየሰፋ ይሄዳልና እናንተን የሚያሰጋችሁ አዋቂ ነን ባዎቹ ተንኮለኞች ናቸው ይህንን ወቋቸው ከታሪክ ጀምሮ እንዴት እንደመጡ ካወቃችሁ ልትቋቋሙ ትችላላችሁ ለማለት እኛን ለማንቃትና ደባቸውን ለማጋለጥ ሲል ነው እንጂ እነሱ ወቅቱ ቢኮነኑ ምንም የሚጨምሩት ነገር የለም እኛ ግን ትክክለኛውን እምነታችንን እንድናውቅና እንድንሰራበት እንደነሱ እንዳንሆንና የነሱንም ደሞ ተንኮል ለመቋቋም እንድንችል ነው ይሄን ሁሉ የሚለው አላህ Subhanahu Wa Ta'ala ስለዚህ ወመላ ቢጋፊልና አማ ተዓመሉን እናንተ የምትሰሩትን የስውር ደባና ሴራ ሰዎች አያውቁትም ብዙ ጥምጥም ያው ስብስብ የሆነ ችግር እየፈጠራችሁ ነው ያላችሁት እኔ ግን በቅርብ እየተከታተልኩና እየታዘብኳችሁ እንጂ የዘነጋ ወይም የረሳኋችሁ አይምሰላችሁ ይላል ትልከ ኡመቱን ቀድ خلت ቀደም ሲል ያለፈውን አያት እንደገና ይደግመዋል ለማረጋገጥ ማለት ነው እነዛ ቀደም ሲል የነበሩ ስመጥር አባቶቻቸው እነ ኢብራሂም እነ እስማኤል እና እነ ኢስሐቅ እነ ያዕቆብ እነ ዩሱፍ እነ ሰለሞን እነ ዳዊት እነ ሙሳ እና ሃሩን እነ እስማኤል ኢሳ የመሳሰሉት በእያንዳንዳቸው እስከ ተከታዮቻቸው በየክፍለ ዘመናቸው የመጡና የሰሩትን ስራ ሰርተው ያፈሩትን አፍርተው የሄዱ ምርጥ ተውልዶች ናቸው እነሱን አደንቃቸዋለሁ ይላል እናንተ ግን የነሱ ዘር ነን በማለት ብቻ አላማችሁ ግን የነሱ ተጻራሪ ሆኖ ነውና የመጣው እንደማትገናኙ እወቁት እኔ ሁሉንም የሥራ ውጤቱን እሰጠዋለሁኝ እናንተን ስለወቅፍ እነሱን መኮንን እንዳይመስል ደግሞ እና የሁዳ ዋጋ የለውም ብሏል ስለዚህ የኛ ነብያቱም ዋጋ የለውም ብላችሁ ለምን እንዳተረጉሙትና የበለጠ ህዝብ እንዳታበላሹ እነዛ ያለፉት በትክክለኛው መስመር ነውና የሄዱት የሰሩትን ሰርተዋል የሥራ ዋጋቸው ተይዞላቸዋል ለሃማ ከሰበት ለእያንዳንዱ ህዝቦች ተነብዮቻቸው የሥራ ዋጋቸው ተይዞላቸዋል ጌታቸው ዘንዳ ማንም አይወስድባቸውም እናንተ መጥፎ ልጆች ስለመጣችሁ በእናንተ ኩነኔ እነሱ የሚወቀሱበት ምክንያት የለም ማለት ነው ወላ ተስአሉና አማ ኩንቱም ተአመሩን እና ወለኩም አማሉኩም ለእናንተም እንደገና የሥራ ውጤታችሁ አላችሁ እና እናንተም ስራችሁ ከፋም በጀም በስራ ትጠየቃላችሁ ትመነዳላችሁ እነሱም ደግሞ በመልካም ስራቸው በጀብዱአቸው ተገቢ ምንዳቸውን ያገኛሉ እንጂ ወላ ተሳሉና አካኑ ያመሉን እነሱ ሲዘሩት በነበረው እናንተ አትጠየቁም መጥፎም ቢሰሩ በእነሱ አትከሰሱም መልካምም ቢሰሩ በእነሱ አትጸድቁም ማንኛውም ሰራተኛ በራሱ ስራ ነው የሚወቀሰውም የሚሸለመውም ማለት ነው ስለዚህ እኔ ለይቼ መምታት አውቃለሁ ነው ዋናው ነገር ናንተ መስበሩን ለቀህ ኢብራሂም አባቴ ነው ቅድማያቴ ነው እስማኤል ታቂ ያድነኛል ብትል በከለላ የሚታለፍ የላ አይደለም እያንዳንዱ የሥራ ውጤቱን ነው የምሰጠው ይላል አላህ Subhanahu Wa Ta'ala አማ ያመሉን ከሚሰሩት ነገር እናንተ አትጠየቁም እናንተ እናንተ እነሱ በሚሰሩት እንደማትጠየቁ ሁሉ እና ይሄንን አውቃችሁ አሁንም ያዋጣናል ካላችሁ ቀጥሉ ምን አለ ይቀጠሮ ሲደርስ ታገኙታላችሁ አይ እንደዚህማ ከሆነ ለካ ተሳስተናል ብላችሁ ወደ ተገኘው አማራጭና ወደ መጨረሻው ድል ወደ ተውሂድ ከተቀላቀላችሁ አሁንም ልቀበላችሁ ይችላል ባላቸው ነው የሚለው ስለዚህ አላህ Subhanahu Wa Ta'ala እንግዲህ በምድር ላይ ያሉ ህዝቦች ሁሉ ለመዳን ከፈለጉ አማራጩ አንድና አንድ ብቻ ነው እስላምን መቀበል ብቻ ነው ማለት ነው ይሄን የተቀበለ ትናንትም ዛሬም ነገም ይድናል አርፍዶ መጣ ሰነፍንም ብሎ በራ አይዘጋበትም አላህ በመጣበት ጊዜ በህይወቱ እያለ እስከመጣ ድረስ ይቀበለዋል ማለት ነው ይህንን እድሜ ልኩን እየሰማና እየተነገረው አገር ጆሮ ዳባልበስ ብሎ ቀጥላለህ የሚል ካለ እሱ ለእናንተ ብቻ ሳይሆን የራሱ ጥላት ነው አንተያ ወመን يرتقي الاسلام دينا يقبل منه እንዳለውና ومن يرغب عن مله ابراهيم الا من سفيا نفسه ነፍሱን የረሳቂል ይላል ነፍሱን የረሳቂል ለሌላ የሚበጀው ሊመክር ይችላል ስለዚህ እናንተ የያዛችሁትን እድል አጥብቃችሁ ነክሳችሁ ያዙ ሌሎቹ ከተቀበሉ ይምጡ ካልፈለጉ ደግሞ ቀጠሯቸውን ይጠብቁ ሁሉም ውጤቱን ያገኛል እያለ ነው አላህ Subhanahu Wa Ta'ala ስለዚህ እንግዲህ ይህንን የጌታ ጥሪና ማስጠንቀቂያ ከወዲሁ ዋጋ ሰጥቶ በሚገባ የተረዳና አቋሙን ለማስተካከል የፈለገ ሰው ካለ አሰየው መልካም እድል ነው ካልሆነ ግን ፈላ የሉመነ ኢላ ነፍሰህ ራሱን እንጂ ማንንም መውቀስ አይችልም ማለት ነው فمن شاء فليؤمن ومن شاء فليكفر አላህ Subhanahu Wa Ta'ala እውነቱን ንገራቸው አስተውሳቸው አስገንዝባቸው ከዛ በኋላ ያን የተነገረውን እውነት ተቀብሎ መጠቀም የራሱ ምርጫ ነው የፈለገ ኢማን የፈለገ ይካድ በመጨረሻ በክደቱም ሆነ በእምነቱ ተጠያቂው እሱ ራሱ ነው ኢና አለይከ ኢላ البلاغ وعلينا الحساب አንተ መልእክት ማድረስ ብቻ ነው ኃላፊነትህ መልእክት ከደረሰ በኋላ የተቀበለውም ያልተቀበለውም የምትሳሰበው እኔ ነኝ እያለ ነው አላህ Subhanahu Wa Ta'ala እና መልእክቱ ደርሷል አሁን እኛ ኡመተል ኢስላም ነብዩ አለይሂ ሰላቱ ወሰለም ያስተላለፉልን አደራ በተቻለ መጠን አሁንም ማሰራጨት አለብን ትውልድ በትውልድ እየተጠካ ነው ያለው የሰማው ሲሄድ ያልሰማው ይመጣል እና በእኛ ጊዜ ከማንኛውም ጊዜ የበለጠ የሰው ልጅ ቁጥር እየበዛ ነው ያለው በወትሮ ጊዜ በአለም ላይ ያሉ ሰዎች ጥቂቶች ነበሩ በሺዎች የሚቆጠሩ ነበሩ አሁን ግን በሚሊዮኖች ምናልባት በቢሊዮን ውስጥ እየገባ ነው ማለት ነው ተላይኖች አሉ በምድር ላይ እነዚህ ሁሉ ህዝቦች ትናንት አልነበሩ ነብዩ አለይሂ ሰላቱ ወሰለም የተላኩበት ዘመን ላይ በጣም ጥቂት ሰዎች ነው ያሉት ማለት ግን ለነዛ በተዘዋሪም ሆነ በቀጥታ መልእክቱ እንዲደርሳቸው ተደርጓል በዛ ምርጫቸውን ለራሳቸው አሁን ግን የሰው ልጆች እየሰፉ ነው ያሉት ቁጥራቸው እየበዛ ብዙ የቆዳ እየሸፈነ ነው ያለው ይህን ሁሉ የሰው ልጆች እርባታ በሰፋ ቁጥር የኡመተ እስላም ተልኮ ደግሞ እንደዛው እየሰፋ ነው ስለዚህ መልእክታችንን ማድረስ አለብን ነብዩ አለይሂ ሰላቱ ወሰለም የዓለም ነብይ ናቸው የመጨረሻው እድል ናቸው ማለት በእኛ አማካይነት ነው ታቸው ያን የካለፉ 1400 አመት አልፏል ስለዚህ አሁን ያለውን ትውልድ በሚሊዮን የሚቆጠሩትን የታግንተው ነው መልእክት የሚነግሯቸው በየትኛው ቋንቋ ነው የሚያስተላልፉላቸው ግን በእኛ ተወካዮች ነን ያንዳንዱ ሙስሊም ነኝ የሚል ሰው ሁሉ ለራሱ እስላምን አውቆ በሚችለው አቅም ቢያንስ አንድ ሰው ባንተ አማካይነት ወደ እስላም ለመምጣት መጣር አለብህ አንድ ሰው እንኳን ያንዳንዱ ሰው አንድ ሰው ለማሳመንና ለማስረዳት ቢሞክር ማሳመን ባላህ እጅ ነው ለማስረዳት ብትሞክር ያንዳንዳችን ምን ያህል ነው የምንሸፍነው ሁለት ሁለት ሰው ብናመጣ ሶስት ሶስት ሰው ለማንጣት ቢያድለን አላህ አጠቃላይ ዓለምን በእስላም መሸፈን የሚቻልበት ሁኔታ ይመጣል ማለት ነው ግን መጥራት አለብን መንገር አለብን ማስተባበር አለብን መቀበል አለመቀበል የኛ ስራ አይደለም ነብዩም በአካል ነግረዋቸው ያልተቀበሉ መናጢዎች ብዙዎች ናቸው ማለት ነው ከነገርን ግን አላፊነቱን ተራሳችን እናወርዳለን እነዛ ሰዎች ደግሞ አልሰማንም ብለው ሊከራከሩና ሊከሱን አይችሉም አልበለዛ ግን አሁን በምድር ላይ ያሉ መላእክቶች በትክክል እስላም እስላም ታላ ሃይማኖት ያቃሉ እርግጥ በቴሌቪዥን በምን እየሰሙ ነው ስሙን ግን በዝርዝር መረጃ አልደረሳቸው እና እስላም ታል እኮ ነገር እንደው ዝም ብሎ እንደማንኛው ሃይማኖት ነበር ማን ነገረኝ አንድ ሙስሊም ይባል ጎረቤት የነበረ እንደውም እድሜ ልክን አንድ ቀንም እንደ እስላም የነገረኝ ነገር የለው ጉሩም በሆነ ይዛል ለምን አልነገርከኝ ይላል ለዛ መልስ ያስፈልገናልና የነብዩ ሪሳላ አለይሂ ሰላቱ ወሰለም ለማድረስ መጀመሪያ ራሳችንን ማዘጋጀት አለብን ራሳችን እስላምን አወቅ ነው ወይ ሐላፊነቱን ተረዳ ነው ወይ ተረድተን አውቀን ከሆነ ደግሞ ያችን ያወቅናትን ነገር ማስተላለፍ ግድ ነውና ያንን እናስተላልፍ ነው ነፃ ልንወጣ የምንችለው አልበለዚያ አላህ Subhanahu Wa Ta'ala አንተ ስለምን አልተናገርከም አንተ ስለምን አልተረዳህም ብሎ ሁለታችንንም ሊጠይቀን ስለሚችል ይህንን ሪሳላ በሚገባ እንድንረዳ ያስፈልጋል وصلى الله وسلم على النبي وإلى اللقاء والسلام عليكم ورحمة አንድ ጊዜ ባትነሱ ይሻላል ጥያቄም አለ መልእክትም አለ ሰዓቱም ዛሬ ቀደም ብሎ ነው ያለቀው ይላሉ እሺ ማሳሰቢያ ያለን አሉ ልጆችን በተመለከተ ብዙ ጊዜ በተደጋጋሚ ያው ማሳሰቢያ እየተሰጠ ነው